ክፍል ዘጠኝ ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና አማረ ሲሳይ ነኝ ከባህር ዳር። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬ ጥር 14 ነው ቅዳሜ ቀን በዛሬው ፕሮግራማችን ዜና የለንም። በምትኩ ስለ Android አንዳንድ ነገሮች እናቀርባለን። ከዛ በማስከተል ግን በተለይ ለተማሪና ሰራተኛ ለሆናችሁ ከስራችሁ ጋር እንዲሄድ በተደጋጋሚ ለምትጽፏቸው ጽሁፎች በተደጋጋሚ font ኦች፣ font size፣ font style መቀያየር እንዳያስፈልጋችሁ አንድ የቋሚ ያርጋችሁ እንዴት እንደምታስቀምጡ የሚያሳይ ፕሮግራም ከዚህ በፊት ዜናዎችን በማቀበል አሁን ደግሞ ዋና የፕሮግራምን ማዘጋጅ በመሆን የተባበረን አማረ ሲሳይ ያቀርብላችኋል። ሶስተኛው አስተያየቶቻችሁም ተካተዋል። ከፕሮግራማችን ጋር አብራችሁን ቆዩ። አንዳንድ ነገሮች ስለ Android እንግዲህ ባለፈው ሳምንት እኔ አንድ touch screen Huawei Android ሞባይል ገዛሁና በዚህ ፕሮግራም ስለ አንድሮይድ በአንድ ሳምንት ቆይታዬ ምን ምን አየሁ፣ ምን ምን አስታወሰኝ፣ ምን ምን ሞከርኩ የሚለውን አንዳንድ ነገር አልልም በማለት እችን ፕሮግራም አዘጋጅቻለሁ። እንግዲህ መጀመሪያ መቼም ብዙ ጊዜ ከመሰረቱ መነሳት ጠቃሚ ነው። አንድሮይድ ምንድን ነው በሚለው ብንጀምር የሚጠቅም ይመስለኛል። እንግዲህ በበፊት ፕሮግራሞች ላይ ለአወራ እንደሞከርኩት ሁሉም ኮምፒውተሮች operating system አላቸው። እንዲሁም ሞባይሎች፣ በተለይ አሁን ዘመን ሞባይሎች smartphones የሚባሉት ልክ እንደ ማንኛውም ኮምፒውተር ኮምፒውተሮች በመሆናቸው operating system አላቸው። እናም ታዋቂ የሆኑ operating system ኦች ማለትም እነዚህ ሞባይሎች ወይም ስማርትፎኖች እንዲሰሩ የሚያደርጉ ሶፍትዌሮች ማለት ነው። operating system ማለት ታዋቂ የሆኑት በአሁኑ ጊዜ iOS እና Android የሚባሉ ናቸው። iOS Apple በሚባል ድርጅት የሚሰራ ሲሆን Android ደግሞ ጉግል በሚባል ድርጅት የሚሰሩ ናቸው። እነዚህ ሁለት operating system ኦች በሁለትነታቸው ብቻ ሳይሆን ደግሞ ከኋላቸው በሚሰሩበት ፍልስፍና ይለያያሉ። Android የተሰኘው open source ማለትም ማንም የኮምፒውተር coding ወይም የሶፍትዌር programming ችሎታ ያለው ሰው ሊያስተካክለው፣ ሊጨምርበት፣ ሊቀንስበት እንዳሻው ሊያደርገው የሚችል open source ግልጽ የሆነ ኮድ ያለው አሰራር ነው። ስለዚህ ማንኛውም የሞባይል ቀፎ አምራች Huawei፣ እኔ ከላይ የጠቀስኩት አምራች ወይም Samsung ወይም Motorola ወይም Tecno ሳይቀር የነሱ የፈለጉትን ሶፍትዌር ጨምረውበት እንዳሻቸው አድርገው የሚሰሩት የ operating system አይነት ነው። ሁለተኛው አይነት iOS ያልኩት Apple የሚያመርተው ደግሞ ያ ድርጅት ብቻ የሚቆጣጠረው እንዴት እንደሚሰራ ውስጥ ኮዱ ምንድን ነው የሚለውን እሱ ብቻ የሚያውቀው እና እሱ በሚያመርታቸው ቀፎዎች ላይ ብቻ የሚደረግ የ operating system አይነት ነው። እንግዲህ እነዚህ ሁለት ፍልስፍናዎች የተለያዩ ውጤቶች አሏቸው። የ Android ጥቅሙ በጣም ከማስተማይዘብል ማለትም እንደፈለግነው አይነት አማራጭ መቀያየርና ማስተካከል እንድንችል በጣም ብዙ አይነት ሶፍትዌር፣ ብዙ አይነት መስተካከያዎች ያሉበት በጣም ብዙ አይነት አምራቾች ስማቸውን የማይታወቁ የህንድ፣ የቻይና፣ የአፍሪካ ሳይቀር የሚያመርቱት እያመረቱ ላይ ላይ የሚጭኑበት operating system አይነት ነው። ስለዚህ ለድሃም ለሀብታምም ለሁሉም አይነት ጥቅም መዋል የሚችል ነው። አይወስንም። ቀላይ እንደገለጽኩት Apple ብቻ የሚጠቀምበት ነው። Apple በመሆኑ ምን ጥቅም ይኖረዋል? ዝግ የሆነ operating system ጥራትን ለመቆጣጠር እና application ኖቻችን ፈጣን እንዲሆኑ ቫይረሶች እንዳይገቡባቸው ለማድረግ ያስችልናል። ይሄ ተለዋዋጭ እንደፈለግን የምንቀያይረው ግን ለመልካም ሁሉ መቀየር እንደሚቻለው ለክፋትም ለመጥፎ መቀየር ስለሚቻል ለቫይረስ ለተለያዩ የሴኩሪቲ ወይም የሞባይሎቻችን ደህንነት ላይ አደጋ የሚሆን ለውጦችን ማድረግ ስለሚቻል ሴኩሪቲ ጥሩ ያልሆነ ነው ይባልለታል። አንድሮይድ እንግዲህ ይህን ያልካልኩ ስለ አንድሮይድ ምንነት ያው ማንኛውም operating system ሶፍትዌር እንደመሆኑ መጠን በሶፍትዌር ላይ ደግሞ ሶፍትዌር ይጫናል። ለእኛ ደግሞ ሶፍትዌሮችን መጠቀም እንድንችል accessible የሚያደርጉልን የሶፍትዌር አይነት screen reader ይባላል። ሁላችሁም እንደምታውቁት እንግዲህ በኮምፒውተር የምናውቃቸው እና NVDA እና JAWS ናቸው። ቅድም ያልጠቀስኩት ዛሬ ጊዜ የሌለ የሞባይል operating system Symbian የሚባል አለ። ለሱ operating system ደግሞ Nuance Talks ወይም Talks አጭሩ የሚባል screen reader አለው። ሁለቱንም የምናውቀው ማለት ነው። ሁለተኛው ደግሞ Mobile Speak የሚባለው ነው። iOS ላይ ላልኩት VoiceOver የሚባል ራሱ Apple የሚሰራውና ከሞባይሎቹ ጋር አብሮ የሚመረት ወይም አብሮ የሚሰራጭ screen reader አለ። እናም በተግባር መሞከር ባልችልም በጣም ጥራት እንዳለውና አብዛኛውን ፕሮግራሞች ተደራሽ ወይም ለመጠቀም የሚያስችል መሆኑን ተገልጿል። የ Android ላይ ደግሞ የ Android ሰሪ ጉግል ነው ብያለሁ። ስለዚህ ጉግልም እንዲሁ ለ Android screen reader ሰርቷል። ይህም screen reader TalkBack ይባላል። TalkBack በ Android ላይ የሚገኙ screen reader ነው። በ Symbian ያነሳሁት Mobile Speak ም ለ Android screen reader ሰርተዋል። ወደ 99 ዶላር cost የሚያደርግ ዋጋ የሚጠይቅ ነው። TalkBack ያልኩት ግን ነፃ ነው ከሞባይል ጋር ስለሚመጣ ነገር ግን Android ን ማንም ሰው modify ሊያደርገው ስለሚችል ባለ ቀፎ አምራቾች ላያካትቱት ይችላሉ። እኔም የገዛሁት ቪዋዌ ላይ የገጠመኝ ችግር ይሄ ነበር። ቪዋዌን ከከፈትኩ በኋላ TalkBack ን ለመክፈት የግድ ከ Play Store ከሚባለው download አድርጌ መጫን ነበረብኝ። ለዛ process ደግሞ የሚያይ ሰው የሚያነብ ሰው የግድ ያስፈልጋል ማለት ነው። በዚህ ሂደት በጣም የሚመሰግነው Samsung ነው። ደካሾቹ ቀፎዎቹ ሳይቀር TalkBack አብረው ተጭነው ነው የሚመጡት። እንዲህ ከዚህ ቀጥሎ በ theory የማስረዳችሁ እንዴት ነው በተለይ ለሳምሰንግ ህዋዊ ላይ አሁን እንዳልኩት አብሮ ቶክባ ስለማይመጣ ምንም ትርጉም የለውም። ለ Samsung ግን ለመጀመሪያ ጊዜ አዲስ ቀፎ ገዝታችሁ TalkBack ን እንዴት ነው ማስነሳት የሚቻለው የሚለውን እናያለን። በ Nokia ም በየትኛውም ቀፎ ላይ እንደምታውቁት አዲስ ቀፎ ስትገዙ ለቢያንስ ለሶስት ሰዓት ሳይቋረጥ ሞባይላችሁን ቻርጅ ካረጋችሁ በኋላ ታበሩትና ሞባይሉ ላይ screen ላይ ሁለት ጣታችሁን ቁጭ አድርጋችሁ እስከሚናገር ድረስ ትጠብቃላችሁ። ትንሽ ስትቆዩ accessibility is uh, accessibility service is being started please hold on uh, your fingers on the screen አይነት መልእክት ያመጣል። እንደሱ ሲላችሁም ይዛችሁ ትቆያላችሁ። ከዛ በኋላ accessibility services enabled ሲላችሁ ትለቁታላችሁ። ከዛ TalkBack ተጀመረ ማለት ነው። በቃ ዘና ማለት ነው። ሌላ እንትንን ክፈቱልኝ፣ እንትን setting ውልኝ፣ በብሉቱዝ እንትን TalkBack ላኩልኝ፣ crack አርጉልኝ፣ hack አርጉልኝ፣ እንደዛ የለም። እንደዛ ይመስላል TalkBack አጀማመር በ Samsung ላይ እሺ አዲስ ተከፍቷል ማለት ወይ ሰው ከፍቶላችሁ normal እየሰራ ነው፣ ከዛ በኋላስ እንዴት ነው ማስጀመር የሚቻለው ለምትሉ ደግሞ power key አለች ማለት በ Nokia ላይ የምናውቀው ስቶፍና አሁን የምናደርግባት key አለች። እነ Samsung ኡም እነ ህዋዊ አላቻቸው። እሷን key ጫን አድርገን እንቆያለን። ከዛ ቱቱ የምትል ድምፅ ያው ድምፁ ሊላ ይችላል ከቀፎ ቀፎ ግን ድምፅ ያሰማል። ያንን ስንሰማ ቅድም ያደረግነውን procedure ማለትም ሁለት ጣታችንን screen ላይ ቁጭ አድርገን ጥብለን እንጠብቃለን። ምንም አናንሸራትትም፣ አናንቀሳቀስም፣ እንጠብቃለን። ከዛ በኋላ ቅድም ያልኩት መልእክት መጥቶ ፕሊሱ ኪፕ ሆልዲንግ ዩር ፊንገርስ ኦን ዘ ስክሪን ቲል ዘ አክሴሲቢሊቲ ሰርቪስስ ስታርትድ ወይም እንደዚህ አይነት መልእክት ይለናል። እንደሱ ሲለን አሁን እንጠብቀዋለን። ከዚ accessibility service started አይነት ሲለን ሲጨርስ እንለቀዋለን። TalkBack ተከፈተ ማለት ነው። ያን ያህል ቀላል ነው። TalkBack ን ለማጥፋት ማለት ዝም ለማስባል ከቀፎ ቀፎ ይለያያል። Huawei ዎች ላይ የምንነበራቸው አሁን ያልኳትን key የ power key ዋን ጫን አርጋችሁ ስትቆዩ TalkBack TalkBack የምትላለ እሷን okay ስትሏት ቶርና ኦፍ ቶክባክ ይላል። okay ትሉታላችሁ ይጠፋላችኋል ማለት ነው። ለጊዜያዊነት ለጓደኞቻችሁ ለማዋስ ከሆነ ግን volume up እና volume down ማለት ወደ ላይ ነው ተመጨመር ሆነ እኩል ሁለቱም ጫና አርጋችሁ ስትይዙት pause TalkBack የሚል ይመጣል። ሰውን suspend TalkBack የሚል ይመጣል። እሱን okay ትሉታላችሁ። TalkBack suspended ይሆናል ማለት ነው። ሌላው መልሶ ለማስጀመር እንዲሁ volume key down እና volume key up ን መጫን ያስፈልጋል። እንግዲህ TalkBack እንዲሰራልን የምንጠቀምበት Android version ከአራት ነጥብ ሁለት እና ከዛ በላይ መሆን አለበት። ከዛ በታች ላይ ያሉት ላይ Android Android version ኖች ላይ TalkBack ይጫናል። ግን ቅድም ያልኩት የመክፈቻ መንገድ አይሰራም። እንደዛ የግድ setting ተገብቶ accessibility ተሂዶ ነው TalkBack ን መክፈት የሚቻለው። ከአራት ነጥብ ሁለት በኋላ ግን በትክክል ይሰራል። ከአራት ነጥብ ዜሮ በታች ከሆነ ደግሞ ጨረሽ screen ኑን እየነካን መጠቀም አንችልም። ከአራት ነጥብ ዜሮ በኋላ ነው explore by touch የሚባል ጣታችንን screen ላይ ዳሰስ ዳሰስ እያደረግን ምን እየነካ እንደሆነ ይነግረናል። የምንፈልገው ኳስ እንደርስ ሁለቴ መታ መታ እችን ነው የምንፈልገው ብለን እነግረዋለን። ያችን ነገር activate ያደርግልናል ማለት ነው እና TalkBack አከፋፈትና አጀማመር እንዲህ ይመስላል። ስለ አንድሮይዶች ያሉ አንዳንድ ነገሮች እነዚህ ናቸው። ጤናና እድሜ የተሰጠን ደግሞ ክፍል ሁለት በቀጣይ ሳምንት ይኖራል። አብራችሁን ቆዩ። መጀመሪያ ቲዎሪውን በሚመለከት ምንድን ነው የምናደርገው default ኡን ለማዘጋጀት ማለትም Microsoft Word ን በምንፈልገው መልኩ ለማስተካከል ወይም arrange ለማድረግ መጀመሪያ ብላንክ ዶክመንትን ከፍታለን Microsoft Word 2007ን Microsoft Word 2010 ወይም Microsoft Word 2013ም ሊሆን ይችላል Microsoft Word 2016ም ሊሆን ይችላል blank document ከከፈትን በኋላ እኔ ኤንቢዲኤ ነው የምጠቀመውና በ NVDA አካሄድ ነው የምነግራችሁ። blank document ኡ ላይ application ን እነካለን። ከዛ down down እያደረግን ስንሄድ font የሚለው ላይ ስንደርስ enter እንላለን። ከዛ እኔ ያስተካከልኩት Visual Geez Unicode የሚለውን ነው። time እንግሊዝኛ የምትጽፉ ከሆናችሁ ደግሞ Times New Roman የሚለውን መምረጥ ይኖርባቸዋል። ስለዚህ Visual Geez Unicode ላይ ለመድረስ V ን እንነካና V ቤቶች ሲደርስ down down down እያደረግን Visual Geez Unicode የሚለው ላይ ስንደርስ ይሄ font type ኡ ተመረጠ ማለት ነው። ከዛ font type ኡን ከመረጥን በኋላ የምንሄደው ወደ font style ኡ ነው። tab እናደርጋለን። tab ስናደርግ italic፣ regular የሚሉ ሌሎች font style ኦች አሉ። የእኛ ምርጫ መሆን ያለበት regular የሚለው ነው። ይህን ከመረጥን በኋላ ቀጥሎ ደግሞ font size ኡን መምረጥ አለብን። font size ኡ እኔ ላይ ብዙ ጊዜ እየሆነ ያስቸግረኝ የነበረው ስምንት ነው። ስለዚህ normal ኡ ወይም የተለመደው font size 12 መሆን ስላለበት down down እያደረግን 12 ላይ ሲደርስ tab tab tab tab tab እያደረግን እንሄድና OK ከማለታችን በፊት ኦኬ ላይ ከመድረሱ በፊት default ምትላለች default የምትለው ላይ enter ወይም space ስናደርግ የሚመጣ dialog አለ። እነዚህ የመረጥካቸው ነገሮች ወደፊት መክፈት ወደፊት Word በ Word ለምትሰራቸው ስራዎች በሙሉ apply እንዲደረጉ ወይም በዚህ መልኩ እንዲከፈቱ ትፈልጋለህ ወይ የሚል dialog ነው የሚመጣው። በኋላ በ practice dialog ኡን አሰማችኋለሁ። yes button አለች yes ስንል ያ ይመረጣል ማለት ነው። ሌላው font type ኡን font style ኡን እና font size ኡን ካስተካከልን በኋላ በዚህ መልኩ ካስተካከልን በኋላ ሌላው ስራ የሚቀረን ምንድነው? paragraphing ኡ ደግሞ ማስተካከል ነው። ስለዚህ አሁንም እዛው blank document ላይ application አድርገን down down እያደረግን ስንሄድ paragraph የሚለው ላይ እንደርሳለን። እዛ ላይ enter እንልና left right center justify የሚሉ ነገሮች አሉ። justify ን እንመርጣለን ወይም J ን ስንነካ ቀጥታ justify ላይ ይሄድልናል። ከዛ እሱን ከመረጥን በኋላ tab tab እያደረግን ስንሄድ before እና after የሚሉ አሉ። ሁለቱም zero pt መሆን አለባቸው። before የሚለውም zero space pt፣ after የሚለውም zero space pt የሚል uh, መኖር አለበት። uh, ሌላ ለምሳሌ uh, አስር pt ስምንት pt የሚል ነገር ሊኖራቸው ይችላል። እነሱን አጥፍተን zero pt እንዲሆን ማድረግ አለብን። ከዛ ይህን ካስተካከልን በኋላ tab tab አድርገን ያደረግን ሄደን line spacing ኡን 1.5 ነው normal ኡ ወይም የተለመደው እሱን መምረጥ አለብን። double multiple ምን የሚል ነገር ይኖራል። እነሱ ትተን 1.5ን በሌፍትና right ወይም በ up ና down 1.5 ሚሊዮን ላይ ስንደርስ እሱ ተመርጧል ማለት ነው። tab tab እያደረግን እንሄዳለን። አሁንም okay በተን ላይ ሳንደርስ default የምትላለች እሷ ላይ space ወይም enter ስናደረግ ቅድም ያለ ቅድም የነገርኳችሁ አይነት dialog ይመጣል። yes እንለዋለን። ከዛ በኋላ ይሄ አለቀ ማለት ነው። ስለዚህ ይህን ካደረግን በኋላ ሁልጊዜ Word ከፍተን ስንጽፍ አሁን ባስተካከልነው አይነት style ነው Word የሚከፈተው ማለት ነው። ስለዚህ አንድ ጊዜ Arial፣ አንድ ጊዜ Nyala፣ አንድ ጊዜ Times New Roman፣ አንድ የቪዥዋል ግዕዝ የሚለው ነገር አይኖርም። font size ኡም አንድ የስምንት አንድ የአስር አንድ የአስራ አንድ አንድ የአስራ ሁለት እየሆነ አያስቸግረንም ማለት ነው። ስለዚህ በዚህ መልኩ Word ን አስተካክሎ በአግባቡ መጠቀም ይቻላል ማለት ነው። አሁን ደግሞ ይህን ያህል በ theory ከነገርኳችሁ practice ኡን እንደሚከተለው ደግሞ እናያለን። ወደ practice ኡ ስንሄድ ቅድም እንደነገርኳችሁ Word መክፈት አለብን። Word ልከፍት ነኝ አሁን የኔ Microsoft Word ለአጠቃቀም ዳመቸኝ ብዬ start menu ላይ ነው ያስቀመጥኩት። start menu ነካለው። አግኝቸዋለሁ። enter ላለው ስለዚህ አግኝቸዋለሁ። application ነካለሁ ማለት ነው። ቅድም በ theory ው እንደገለጽኩት አፕሊኬሽን ነክቼ ወደ font ይሄዳለሁኝ። አሁን application ነክቻለሁ። down down ዳረግ ነው። font ላይ ደርሻለሁ። enter እላለሁ።. uh, አጋጣሚ እኔ ቀድሜ ስላስተካከልኩት Visual Geez Unicode ላይ ነው ያለው። uh, ስለዚህ up እና down አድርገን ማየት እንችላለን። ስለዚህ ይሄንን ምን ማድረግ እንችላለን ፈልገው የ font type ለመሄድ በእንግሊዘኛ የሚጀምረውን ፊደል መንካት እንችላለን አሁን T ን ነክቻለሁ ታሆማ ላይ ነው ያለ ታይምስ ኒውሮማን ላይ በቀላሉ ደረስኩኝ ማለት ነው Times New Roman ቢሆን ኑሮ የምፈልገው እዚህ ላይ T ን ነክቼ down down ሳደርግ Times New Roman ላይ ደረስኩኝ ማለት ነው። አሁን እኔ ግን የምፈልገው ቪዥዋል ግዕዝ ዩኒኮድ ነው። ስለዚህ V ን ልንካና down down እያደረኩኝ Visual Geez Unicode ን ልፈልግ። ስለዚህ የምፈልገው ይሄንን ነው። ይሄን እንደተመረጠ tab ላድርግና ወደ font style ኡ ልሂድ። አሁን ሪጉላር ነው ያለው። እስኪ down ላድርግና ሌሎች አማራጮችን ሊ italic አለ፣ bold አለ bold italic አለ bold italic። አለ እሱ ይሄ መጨረሻው ነው። ስለዚህ እንደምፈልገው regular ስለሆነ up up እያልኩኝ ወደ regular እሄዳለሁ። ስለዚህ regular ተመርጦልኛል። አሁን ደግሞ ወደ font size ኡ ልሂድ። አሁን አስራ ሁለት ነው። ብዙ ጊዜ ግን ስላስተካከልኩት ነው አስቀድሜ default ኡን ስላስተካከልኩት ነው እንጂ ብዙ ጊዜ ግን የሆነ የነበረው እዚህ ጋር ነበር የሚሆነው ስምንት ነበር የሚሆነው ማለት ነው። ስለዚህ አስራ ሁለት ላድርግና down down አድርጌ አስራ ሁለት ይሄ normal ላይ የተለመደው font size ነው። ስለዚህ ይህን ካስተካከልኩኝ በኋላ አሁን default ማድረግ ነው የሚቀር ማለት ነው። default የሚለው ላይ ለመድረስ tab tab እያደረኩኝ ይሄዳለሁ። አሁን እዚህ ጋር default ምትለው ላይ space ወይም enter ማድረግ ይችላለሁ። default ኡን ወደ ፎንት uh, ታይፑን ወደ ቪዥዋል ግዝ ዩኒኮድ፣ font size ኡን ወደ ሬጉላር font style ኡን ወደ ሬጉላር font size ኡ ደግሞ ወደ 12 ቁጥር መቀየር ትፈልጋለህ ወይ? ይሄ ወደፊት ለምትከፍታቸው Word ኦችም ተፈጻሚ ነው የሚሆነው ትፈልጋለህ ወይ yes ብሎኛል yes እላለሁ ስለዚህ ይህንን ተቀበለልኝና ወደ document አንድ ተመልሷል አሁን የቀረ ምንድነው paragraph ኡን ማስተካከል ነው application እነክቻለሁኝ down down ላደረግ ነው paragraph ላይ ደርሻለሁ enter. አሁን justify ላይ ነው ያለው ቅድም እንደነገርኳችሁ ያኔ አስቀድሜ ያስተካከየው ስለነበረ ነው ሌሎች አማራጮቹን እኒህ left እና right up down እያደረግን ማለት ነው። right አለ፣ center አለ፣ left አለ። justify ነው የምንፈልገው። justify ተመርጧል። tab tab ላርግና before after እና at line spacing የሚሉት ነገሮች እኒ zero pt ነው before zero pt ነው ያለው። ይህም zero pt ነው ያለው። ይህን ያስተካከልኩት እኔ ነኝ እንጂ ስምንት pt ነበር የሚለው ከማስተካከሌ በፊት ስምንት pt ይል የነበረው ስምንትን አጥፍቼ zero pt አድርጌው ነው እኔ እንጂ ስለዚህ እናንተም ያንዳንዳችሁ ስምንት ሊል ይችላል፣ ያንዳንዳችሁ አስር ሊል ይችላል፣ አንዳንዳችሁ አምስት ሊል ይችላል። እንደየንትኑ ሊለያይ ስለሚችል zero pt ማድረግ አለባችሁ ማለት ነው። ቀጥለን የምናገኘው line spacing ኡን ነው። አሁን እኔ አስቀድሜ ስላስተካከልኩት ነው አንድ ነጥብ አምስት ያለው እንጂ ምን ምን የሚሉ አማራጮች አሉ። አፕና down left right እያደረግን ማየት እንችላለን። single አለ፣ አንድ ነጥብ አምስት አለ double አለ፣ at least አለ፣ exactly አለ። ስለዚህ ከነዚህ ሁሉ የሚመርጠው ማን ነው? አንድ ነጥብ አምስት lines የሚለውን እንመርጥና ወደ at እንሄዳለን። at የሚለው blank መሆን አለበት። ምንም ነገር መኖር የለበትም። የተጻፈ ጽሁፍ ካለ blank መሆን አለበት። ለነገሩ እኔም አስቀድሞም blank ነው ያገኘሁት። የተጻፈ ጽሁፍ ያለባት word ያለ ካጋጥማችሁ blank ማድረግ አለባችሁ ማለት ነው። ስለዚህ የሚቀረን ምንድነው? default ማድረግ ነው። እዚህ ጋር ስፔስ ወይም enter. እንደተለመደው yes እንላለን። እንደዚህ አድርገን የ paragraphing style ኣችንን የ font type ኡን font style ኡን font size ኡን እና line spacing ኡን ማስተካከል እንችላለን ማለት ነው። ስለዚህ ከዚህ በኋላ ስንጽፍ የተለያየ font size የተለያየ font type የተለያየ font style የተለያየ line spacing አያጋጥመንም ማለት ነው። ከአድማጮች ዛሬ በአስተያየት እላኩልን በተለይ በጽሁፍ ካሱ አሰፋ፣ ግርማ ወዳጄ ዮሐንስ ታከለ እና ወንድሜ በየነ ናቸው። በተለይ ባለፈው ሳምንት ወንድሜነህ ባቀረበልን የ YouTube download አደራረግ ላይ አድናቆታቸውን ገልጸዋል። እኔም ደግሞ ልጨምር እፈልጋለሁ። በጣም አቋራጭ መንገድ ናት። ሌላ YouTube downloader፣ Internet Download Manager እያሉ ከመታገል የምታድን ሆናለች። እኔንም በጣም እየጠቀመችኝ ነው። እናም ነህን በጣም እናመሰግናለን። በድምፅ መልእክት የላኩልን በዚህ ሳምንት ካሳሁን በዛብህ፣ መብራቱ ደሳለኝ ሁለቱም ከመቀሌ ዩኒቨርሲቲና ጆሲ ከስድስት ኪሎ ነው። የአባቱን ስም አልገለጸም እና ምን አይነት ጥያቄ ውስጥ ጠይቀዋል። ካሳሁንም ቅድም ባልኩት የሰባተኛው ፕሮግራም ላይ ያለውን አድናቆት ገልጿል። ያው እንደምጋራው ገልጫለሁ ቅድም። ነገር ግን አስከትሎ GPS እኛ ሀገር ይሰራል ወይ አንተ ትጠቀም ነበር የሚል ነገር ሰምቻለሁ እና እውነት ነው ወይ እንዴት ነው መጠቀም የምንችለው የሚል ጥያቄ አንስተዋል። እንግዲህ GPS ማለት ቃሉ በራሱ GPS የሚሉት ፊደሎች global positioning system ማለት ነው። እንግዲህ global ማለት ዓለም አቀፋዊ ነው። positioning አቅጣጫ ጠቋሚ ወይም ያለበትን የሚያሳይ እንደማለት ነው። system ስርዓት ነው። እንግዲህ global እንደመሆኑ መጠን ኢትዮጵያ ነው፣ ኤርትራ ነው፣ ባህር ነው፣ ውቅያኖስ ነው አይመርጥም። የት ምድር ላይ ባላችሁበት ከዋልታ እስከ ዋልታ ከሂማሊያ ጫፍ እስከ ማሪያና trench ታች ብዘልቁም ከበረሃው በሁሉም ቦታ ላይ ይሰራል ይሄ GPS። አሁን ችግር የሚሆነው ምንድን ነው? እሱ የት ዲግሪ ማለትም ላቲቲዩድ ሎንግቲዩድ ያልን በጂኦግራፊ ነው የትኛው latitude የትኛው ሎንግቲዩድ እስከ minus በጣም ነጥቦች ላይ ገብቶ 39.6.4321 መጨረሻው detail ድረስ ይነግራችኋል። ያ ቦታ ግን ምን እንደሆነ አይነግራችሁም። ማለት ያ ግቢ ማን እንደሆነ ወይም ያ ያ መስሪያ ቤት ያ ሰፈር ያ ቤት የማን እንደሆነ አያውቅም። የት እንዳላችሁ እና በሎንግቲዩድ ለመንገር ነው። ስለዚህ እና ሎንግቲዩድን ከተነገራችሁ በኋላ ቦታውን ማወቅ የእናንተ ፋንታ ነው። ይህንን ግን facilitate የሚያደርጉ የሚያመቻቹ ሶፍትዌሮች አሉ። ለ Symbian Loadstone የሚባል ነበር። ይሄ Loadstone የሚባለው ላቲቲዩድና ሎንግቲዩዱን በየደረሳችሁበት ይነግራችኋል። ከዛ እናንተ ደግሞ በምታውቁት ቦታ ስትደርሱ ያንን ቦታ ይሄ ቦታ እከሌ ነው ብላችሁ ትመዘግባላችሁ። ስለዚህ ቅድም የነገራችሁ ላቲቲዩድና ሎንግቱድ ነጥቦች ከዛ ቦታ ጋር አብሮ ስለሚመዘግባቸው ሌላ ጊዜ እዛ ቦታ ስትደርሱ ደርሳችኋል ይላችኋል። እንግዲህ እንቅፋት የሚሆነን ሁሉም ቀፎዎች GPS መቀበያ መሳሪያው አይኖራቸውም። GPS በሬዲዮ የሚሰራ ቴክኖሎጂ ነው። ከጠፈር በሳተላይት አሜሪካ ያመነጠቀቻቸው ናቸው። የአሜሪካ ወታደራዊ ኃይል ከ1990ዎቹ ወዲህ ነው ለሰላማዊ ለ civilian አገልግሎት እንዲውል ያደረጉት። እናም ግን ሁሉም ሞባይሎች GPS የላቸው እነዚህ ታች ስክሪን አሁን የሚመጡት ሁሉም ሁሉም በማያሻማ ሁኔታ አላቸው። በፊት የነበሩት ኖኪያዎች ላይ ለምሳሌ 61 20 የላትም። ሌላ ማስታውሳቸው እነ እነ 76 10 ነው ስልሳ ሁለት አስርም ይመስለኛል ስልሳ ሁለት ሀያ ስልሳ ሁለት ሀያ ክላሲክ እንደዚህ ብቻ አሉ የተወሰኑ ዲቴይሉን አላስታውሰውም በቃ ላይ ግን እኔ ሰባ ሶስት ማትሰራማ የላቸው E five አላት ስልሳ ሶስት አላት ያላት አይመስለኛው እነ N ሰባ ዘጠኝ ያላቸው እሱ አለው እነ N ዘጠና አምስት N ዘጠና ስድስት እነሱ ሁለቱም አላቸው እና እነሱ እነዚህ አይነት ቀፎዎች ከያዛችሁ Loadstone የሚባለውን application በነፃ ነው ከኢንተርኔት download አድርጋችሁ ብትጭኑትና በየደረሳችሁበት እየሄዳችሁ ቦታውን ብትመዘግቡ ነገ እዛ ቦታ በደረሳችሁ ቁጥር ይነግራችኋል። ያው up ስትነኩ ከፊት ለፊታችሁ ያለው down ስትነኩ ኋላችሁ ያለው left ስትነኩ በስተግራ right ያለው በቀኝ ያለውን ይነግራችኋል ነው። ባጭሩ ይህን ይመስላል። ሌላው ምራት ደሳለኝ ያነሳው ጥያቄ ያለፈውን ሳምንት ፕሮግራም ሰምቼው ተመችቶ የነበር ነገር ግን ለእኔ ሊሰራልኝ አልቻለም። እንዴት ማዳውሎድ ደደራረጉ ብሏል። ለእኔ ሰርቷል። ሌሎች አስተያየት ሰጪዎችም እንደሰራላቸው ነግረውናል። ምናልባት ምን ችግር እየገጠመህ እንደሆነ መገመት አልቻልኩም። maybe F ስድስት ብትነካ ማለት ችቲቲፒስ ኮለን ስላሽ ስላሽ dot ብሎ SS ጨምሮ አደለ ያለን። SS ከጻፍክ በኋላ Enter ካልክ በኋላ ዝም እንዳሁን ዳውን ወይ F six ነክተህ download link የሚለው ጋር ማለት ጽሁፍ በ down ና በ up የሚመረጥበት ጋር እንድትሆን አለበለዚያ HTTP ብቻ የሚለውን አፕና ዳውንስ አድርገው የምታማርቀው እሱ ከሆነ እንቀፋት የሆነብህ እንደዛ አድርገህ ሞክር። ሁለተኛ ጥያቄ Firefox ለእኔ አልሰራ ብሎኛል፣ Internet Explorer ብቻ ነው up ና down አድርጌ የሚሰራልኝ ብለኛል። እንግዲህ ምናልባት JAWS እየተጠቀምክ እንደሆነ አላውቅም። እሱ በተለይ ቆየት ያሉ version ኦች ከ Firefox ጋር አይሰሩም፣ Internet Explorer ላይ ብቻ ናቸው። ስለዚህ ኢንቪዲያ እንድትጠቀም አበረታታሃለው እንግዲህ በቀደሙት ፕሮግራሞች ልል እንደሞከርኩት ነፃ ነው ማለት በነፃ ዳውሎድ የምታደርገው ነው። crack አድርጉኝ ምን አድርጉኝ አይልም። size ኧ ትንሽ ናት። በ flash አድርጋችሁት የፈለጋችሁት ኮምፒውተር ላይ ሰከታችሁ ልትጠቀሙበት ትችላላችሁ። portable ነው የሚባለው በእንግሊዝኛው አጠራሩ እና ደግሞ ፈጣን ነው። ቶሎ ምላሽ ይሰጣችኋል እና NVDA እንድትጠቀም አበረታታለሁ። ድምፁ ነው ብዙም ደስ የማይለው እንጂ በተረፈ ጥሩ ነው። NVDA የምትጠቀም NVDA ደግሞ ከ Firefox ጋር በጣም በአሪፍ ሁኔታ ነው የሚሰራው። ስለዚህ ለወደፊት የተብራራ መልስ እንዲሰጥህ እኔ ቪዲዮ ነው ወይ ወይስ JAWS ነው የምትጠቀመው የሚለውን ብትጠቁመኝ ሌላ አስተያየቶችን ልጨምርበት እችላለሁ። ጆሲ ሰባተኛው ፕሮግራም ላይ customizing your usage የሚል ፕሮግራም ላይ እንዴት እንደምንገድብ አሳይተህን ነበረ፣ ግን ለእኔ አልሰራልኝም ብሎኛል። ለምን ቢ እንዳለ ግራ ገብቶኛል። አልተቋረጠም። አሁን ፕሮግራም ይሄን ፕሮግራም ስቀርጽም test አድርጌው ነበር፣ እየሰራ ነው። ግን ምን እንዳለ ብትነግረኝ ልክ ስትሞክረው ያን set ካረገልን በኋላ ብሎ ካላረግን ያለህ ማለት ቀኑ ሲደርስ አልገድብም ነው ያለህ ወይስ ጭራሽ ማድረጉ ነው ያስቸገረ ማንኛው ነው ያስቸገረ የትኛው step ላይ ነው እምቢ ያለህ? እሱን ብትነግረኝ የበለጠ ማብራሪያ ልሰጥበት እችላለሁ። ሌላ ጥያቄ ያነሳው ኤሎኩዌንስ ኤንቪዲኤ ጋር አይሰራም ወይ ነው እና የኔ 2013 ይሰራልኛል 2015 ላይ ላይስ ኤሎኩዌንስ አይሰራም ወይ ነው ያልከው። 2013 ተለይቶ ለምን እንደሰራልህ ግራ ገብቶኛል። NVDA ከሰሪዎቹ ሲሰራ ሲጀምር Eloquence የለውም ለ2013 ይሁን የትኛውን version ላይ Eloquence ሊሰራ አይገባም በራሱ ጊዜ። በአንተ ግን NVDA Eloquence add-on የሚል ኢንተርኔት ላይ search አድርገህ download አድርገህ ብትጭንለት ግን version አይመጥም 13፣ 15፣ 14 ሁሉም ላይ ይሰራል። ያ ግን መለየት ያስፈለገው ለምንድን ነው? ህገ ወጥ ነው የ Eloquence add-on በፈረንጆቹ ህግ copyright ን የጠሰ ነው። የኤሌክትሮኒክስ ኮፒራይት ባለቤቶች በነጻ እንዲሰጥ ስላልፈቀዱ Nuance የሚባለው ድርጅት Talks የሚሰራው ድርጅት ማለት ነው። ስለዚህ eSpeak ነው በነጻ የሚገኘው። NVDA ን የሰጡ ሰዎችም eSpeak እንደዛ አድርገዋል። በገንዘብ ከፍለው ጭምር በነጻ ሊሰጡ ሞክረው ነበር፣ ስላልተፈቀደላቸው ነው። ስለዚህ ይሄ ወጥ የሆነውን version download ለማድረግ ቅድም እንደገለጽኩልህ NVDA Eloquence add-on ብለህ download አድርግ፣ install ታደርገዋለህ። ከዛ synthesizer ምርጫዎች ውስጥ Eloquence እንደ አንድ ምርጫ ይሆናል። 2015 2014 የትኛውም NVDA ላይ ከዛ በኋላ ሌኮንስ መስራት ይጀምራል ማለት ነው። በዚህ ሳምንት ያሉን አስተያየቶች እነዚህ ናቸው። እንደዚሁ ጥያቄዎቻችሁን ላኩ። ምላሽ የቻልኩትን ያህል መልሳለሁ። ሌሎች አድማጮች በተለይ ሳምንት ወንድሜን ያደረገው በጣም በጣም አስደስቶኛል። እንደዚህ ጥያቄዎች ሲቀርቡ የተሻለ አማራጭ የተሻለ መንገድ አጠር ያለ ወይም የቀለለ ስታገኙ እንደ ወንድሜን ፕሮግራም አድርጋችሁ ብትቀርጹልኝ ፕሮግራሙ ክፍል አድርገዋለሁ የኔንም ሸክም ለሌሎችም ደግሞ የማካፈል ችሎታችንን ይጨምርልናል። የረሳሁት ነጥብ መብራቱ ደሳለኝ እዛ እነ አዳነ ምህረት መቀሌ ማለት ነው። አዳነ ምህረት አለ፣ ግርማ ወዳጄ አሉ። ግርማ ወዳጄ በራሱ ቃል እንደነገረኝ በጣም የተደነቀ እንደሆነና ጃውስን በሲዲ ልኮ ለጓደኛው እስከ መጫን ደረጃ እንደደረሰ እና በጣም ከፍተኛ ችሎታ እንዳለው ጠቁሞናል። የሚያነሳቸው ጥያቄዎችም ይህንን የሚያሳዩ በመሆናቸው በተለይ በ cursors ማለት up እና down አድርጎ Firefox እንዴት መጠቀም ይቻላል የሚለውን በቅርብ አካል አጠገብ ሆኖ ሊያግዝ ይችላልና እሱ ጋር ብትነጋገሩ መልካም ነው ላለው ብትተጋገዙ ርቀት ካለውት ከኔ ይልቅ እኔ ጋ ያለው የምልልስ ስለሚሆን ጊዜ ይፈጃል። ወዲያው የሆነም ላይ ችግር ባጋጠመ ቁጥር ቶሎ መመለስ የሚችሉበት እድል እነሱ ናቸው። አብራችሁ እዩትና ካቃታችሁ ለእኔ ንገሩኝ። ከዛ እንግዲህ ፕሮግራሙ ላይ ያሰራጨውና ችግሩን ሌላም ሰው የሚያውቀው ካለ መፍትሄ ነግረናል ም ካወቁት ነገራለሁ። ካልሆነ ኢንተርኔት ላይ ቢሆን ፈልጌ እንድንካፈል አደርጋለሁ። እስቲ የምትነጋገሩ ሁሉ ከሆነ የሀሮሚያና የድል አድማጮች ከፕሮግራም ላይ ቀርተውብኛል። ምናልባት የዚህ የግርግሩ ነገር አግዷቸው እንደሆነ አላውቅም። እና እስቲ የምትግባቡ ከሆነ በሰላም ነው ወይ ምናምን ብላችሁ ጠይቁልኝ። በፌስቡክ ላገኛቸው ስላልቻልኩ ነው እኔ። ፕሮግራሙ ስላዳመጣችሁ አመሰግናለሁ። በአስተያየቶቻችሁን የመስጫ መስመሮች እንደተጠበቀ እንደተለመደው በዋትሳፕ ለምትልኩ 0914 54 57 ነው። ኢሜይል ብንልክ ይሻለናል ለምትሉ ክዝሽ at Google Groups dot com ነው። ክዝሽ at Google Groups dot com እሱ ጋር ለመላክ ግን አስቀድማችሁ subscribe መሆን አለባችሁ። subscribe ለማድረግ ክዝሽ plus subscribe at Google Groups dot com ብላችሁ ኢሜል ላኩ። subscribe ትሆናላችሁ። ሌላው ፕሮግራም ቀርጻችሁ attach ማድረግ ለምትፈልጉ በግል ኢሜል አድሬሴ አባተ ጸጋዬ at Gmail dot com ላይ ላኩልኝ። ያኛው የ group አድሬሱ ከስምንት MB በላይ size ከሆነ ስለማይቀበል ማለት ነው። ካሳሁን ከዚህ በፊት ልክልሃለሁ ብሎኝ ሳይደርሰ ይቀርቷል። ይህ ችግር እንዳጋጠመው ነግሮኝ የግል ኢሜል አድሬሴን ገልጭለት ነበር። የመጣልኝ የለም። አስቀጥሎ በላከው አስተያየት ልክ ያለውም አላኩም አላለኝም። ስለዚህ በግል ኢሜል አድሬሴ ላይ ፕሮግራም ቀርጻችሁ መላክ የምትፈልጉና size ኡ ትልቅ ከሆነባችሁ አባተ ጸጋዬ at Gmail dot com ብላችሁ ላኩልኝ። አስተያየት ለአማረ ለመላክ በተለይ ኢሜይሉ ተመራጭ ነው። ከዚህ at Google Groups dot com እሱ ወደ inbox ኡ ስለሚደርስለት እሱ ባቀረበው ፕሮግራም ላይ ቀጥታ ምላሽ መስጠት እንዲችል በፌስቡክም መላክ ትችላላችሁ። ፌስቡክ dot com slash ግዝሽ የሚለው page ላይ በመግባት ፌስቡክ dot com slash ግዝሽ ላይ በመግባት message መላክ ትችላላችሁ። እዛውን post ማድረግ ትችላላችሁ። post ብታደረጉት ይመረጣል። ሌሎቹ ማስተያየት እንዲሰጡበት ወይ እንዲመልሱበት አሁን የቀረበውን ፕሮግራም አማረም እዛ ላይ መመለስ እንዲችል ሳምንት ሰው ይበለን። የዛሬው ፕሮግራም በዚህ አብቅቷል። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።